ራዲዮ ነጋሽ የኢትዮጵያን ሙስሊሞች ድምጽ ነው። የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ በሚል ርዕስ በታሪክ ተመራማሪ ጸሐፊና የመብት ታጋይ ድን ጀበል የተጻፈውንና በተከታታይ እየተረክንላችሁ ያለውን ድንቅ መጽሐፍ ክፍል አራት ሙሀባ ያስደምጣችኋል። የኢትዮጵያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል መግቢያ ታሪክን ለመናገር የቻሉት ትውልድንም በራሳቸው መንገድ ቀረጹ። ታሪክን በመቆጣጠራቸው የአገሪቷን የወደፊት እጣ መቆጣጠር ቻሉ። ይህንን እውነታ በተመለከተ እንግሊዛዊው ጆርጅ ኦርዌል የአሁኑን ጊዜ መቆጣጠር የቻለ ትላንትና ይቆጣጠራል፣ ትናንትና የተቆጣጠረ ደግሞ የወደፊቱን ይቆጣጠራል በሚል አስቀምጦታል። ኢትዮጵያ በታሪኳ ክርስቲያናዊና እስላማዊ መንግስታትን አስተናግዳለች። የመጀመሪያው እስላማዊ መንግስት የተቋቋመው እንደ አውሮፓውያን አቆጣጠር በ896 በሸዋ ነበር። ከዚያ በፊት በርካታ ሙስሊም መንግስታት ተመስርተዋል። በእስላማዊ ስርዓት ህዝባቸውንም አስተዳድረዋል። በየተራ የጥቃት ኢላማ ተደረጉ። ራሳቸውንም ለመከላከል እልህ አስጨራሽ ትግል አካሂደዋል። ሲያሸንፉና ሲሸነፉ ክፍለ ዘመናትን አሳልፈዋል። በመጨረሻም የመንግስታቱ ሁሉና ሙሉ ለሙሉ ተደፍጥጦ የክርስቲያን መንግስት አካል ሆኑ። በተለይም በ19ኛው ክፍለ ዘመን አጋማሽ በኋላ የክርስቲያኑ መንግስት በአውሮፓውያኑ ገዛ ሞግዚትነት የሙስሊሞችን ኃይልና ህልውና ደፍጥጦ ሀገሪቷን የክርስቲያን ደሴት በሚል ሰይሞ መግዛት ጀመረ። በ1898 በአጼ ምኒልክ የወጣው አዋጅ የአገሪቱን ሰንደቅ ዓላማ በቀጥታ ከክርስትና ጋር ብቻ አያያዘም። የሰንደቅ ዓላማው ትርጓሜ ሁሉንም ኢትዮጵያዊ ህዝቦች የሚወክል ሳይሆን ክርስትናን ብቻ እንደነበረ ከገለጻው መረዳት ይቻላል። ገለጻውም እንዲህ ይላል። የኢትዮጵያ ሰንደቅ ዓላማ ሶስት ቀለም አለው። ቀይ፣ ቢጫ፣ አረንጓዴ። ቀዩ በላይ፣ ቢጫው በመካከል፣ አረንጓዴው በታች ነው። ሶስት ቀለም መሆኑ ለስላሴ ምልክት ነው። ቢጫው የአብ ቀዩ የወልድ አረንጓዴው የመንፈስ ቅዱስ አብ በቢጫ መመሰሉ ቢጫ የብርሃን ምሳሌ እንደሆነ አብንም ገባሬ ብርሃነት አበኩሉ ሰርጎ ዓለም ይለዋልና መጽሐፈ ኪዳንን ተመልከት ወልድ በቀይ መመሰሉ ቀይ የደም ምሳሌ ስለሆነ ነው ወልድም በደሙ ዓለምን አድኗልና ቅዱስ በአረንጓዴ መመሰሉ አረንጓዴ የተስፋ ምሳሌ እንደሆነ መንፈስ ቅዱስ ተስፋ ምእመናን ነውና ይላል ጥቃት በዘዴ አምልጣ በሰላማዊነቷ የዘለቀችው ጅማ እንደ አውሮፓውያን አቆጣጠር በ1934 በመጨረሻ የጥቃቱን ጽዋ ተጎናጨች። ታሪካቸው ተድበስብሶ በመቅረቱ በኢትዮጵያችን እስላማዊ መንግስታት ተቋቁመው እንደነበር ሲነገር እንኳን ለአድማጮች እንግዳ እስከመሆን ደረሰም። አብዛኛዎቹ የት አካባቢ እንደነበሩ እንኳን በጥናትና ምርምር እንጂ በቅርሳቸው እንዳይታወቁ ተደርገው ተደመሰሱ። ሙስሊሙ መንግስታቱን በወረራ ነፃ ለማውጣት ብሎም ሃይማኖታዊ ሴቱን ለማስጠበቅ የነበረው አማራጭ ከክርስቲያኑ መንግስት ተቃዋሚ መሆን ነበር። በተለያየ ዘዴ ይህ ተቃውሞ የመጨረሻው ክርስቲያናዊ መንግስት ወግዶ ደርግ ስልጣን ላይ እስከወጣበት ጊዜ ድረስ ዘልቋል። ታሪክን ከሃይማኖት ብሔርን ከሪዮት ዓለም ነፃ ሆኖ የሚያጠና ምሁር ባልነበረበት ጊዜም ለህዝብ በቀረበ ታሪክ ህዝበ ሙስሊሙን ታሪክ እንደሌለው አፍራሽ ሚና ሲጫወት እንደነበረና ወራሪና መጤ እንደሆነ አድርገው ሳሉት። የግፍ በትር ቀማሽ የነበረው ሙስሊም በአገሪቱ ላይ ችግር ሲፈጥር የኖረ ተደርጎ ቀረበ የ የ1923ቱ የአጼ ኃይለ ሥላሴ ህገ መንግስት ለዚህ ጥሩ ማሳያ ይሆነናል። እንዲህም ይላል ከክርስቶስ ልደት በኋላ እስከ አጼ ቴዎድሮስ ዘመን ድረስ አረመኔና እስላም ፈላሻም ዙሪያዋን ስለከበባት ወደ ሃይማኖት ትግል ተመልሳ ይህ የሃይማኖት ትግል በግዛቷ ውስጥ እየባሰና እየከፋ በመሄዱ በኃይልና በጉልበት የቀድሞ ግዛቷን ለማስፋፋት ሳይመች አትቀረም። ይልቁንም አረመኔና እስላም ዙሪያዋን ስለከበባትና ሃይማኖቷን ለማስካት ስላስጨነቃት ወዘተ ይላል። እስላምም ሆነ ክርስትና መነሻው ከኢትዮጵያ ውጪ በመካከለኛው ምስራቅ ነው። ሁለቱንም ሃይማኖቶች ወደ ኢትዮጵያ ያስገቡትና የሰበኩት ስደተኞች ነበሩ። በስደት ወደ አክሱም በመምጣት እስልምናን የሰበኩት የአረብ ስደተኞች ሲሆኑ ክርስትናንም ወደ አክሱም ያስገቡት ፍሬምናጦስ፣ አባ ሰላም፣ ከሳቴ ብርሃን የሶሪያ ስደተኞች ነበሩ። በአምስተኛው ክፍለ ዘመን በሰሜን ኢትዮጵያ ክርስትናን ለህዝብ የሰበኩትና ዘጠኙ ቅዱሳን በሚባል የሚታወቁት የሃይማኖት አባቶች ሁሉም የመካከለኛው ምስራቅ ስደተኞች ነበሩ። እነዚህ ስደተኞች ወደ ሰሜን ኢትዮጵያ ተሰደው የመጡት እንደ አውሮፓውያን አቆጣጠር በ451 ከተካሄደው የቻልኬዶን ጉባኤ በኋላ ነበር። ስደተኞቹ የሃይማኖት አባቶች አባ አፈጼ፣ አባ አሌፍ፣ አባ ገሪማ፣ አባ ጉቡ፣ አባ ሊቃኖስ፣ አባ ጴንቴሊዮን፣ አባ ጸሐማ፣ አባ የማታና አባ ዘሚካኤል አረጋዊ ናቸው። አብዛኛውን ጊዜ እስላም ከስደተኞች ጋር ሲያያዝ ክርስትናን ያስፋፉ ኢትዮጵያውያን እንደሆኑና አሊያም ክርስትና በሀገሪቷ እንደተመሰረተ ተደርጎ ይቀርባል። የሙስሊም ስደተኞች ወደ ሀበሻ መምጣታቸውና ጥገኝነትን ማግኘታቸው ከቆይታ በኋላ እስልምናን ሰብከው ወደ ሀገራቸው መመለሳቸው ታሪካዊ እውነታ ቢሆንም ኢትዮጵያውያን ሙስሊሞች ራሳቸው ተሰዶ የመጡ የማስመሰል ስራ ተሰርቷል። አንዳንድ ጽንፈኛ ክርስቲያኖችም ኢትዮጵያውያን ሙስሊሞችን በስደት እንደተቀበሉ ተቀበልናችሁ በማለት ሲናገሩ በካሴቶቻቸው ተደምጠዋል። ይህም የታሪካችን ተራኪዎች ስራ ውጤት ነው። በተቃራኒው የኢትዮጵያ ታሪክ ክርስቲያናዊ ገጽታው ብቻ ጎልቶ እንዲታይ ተደርጓል። ታሪክ ተብሎ የቀረበው የሀገሪቷን ሙሉ ገጽታ ሊያንጸባርቅ አልቻለም። የክርስቲያኑን የሰሜኑን ታሪክ ሲጽፉት ሙሉ ኢትዮጵያ እንደማይወክል እያወቁ የኢትዮጵያ ታሪክ በማለት የሚገልጹት የኢትዮጵያን ታሪክ ለሰሜኑ ብቻ ሰጡት። ስለ ሀገሪቱ ሲተረክም ሆነ ሲነገር ታሪኩ የሚወሳው የክርስቲያኑ አካባቢ ሰሜኑ ብቻ ነው። ደቡቡና የሙስሊሙ አካባቢዎች ባላቸው ሀብት፣ ጠቃሚ ኢኮኖሚ ወዘተ እንጂ በታሪክ አይወሱም። ኢትዮጵያዊ መሆን ክርስቲያን መሆንን የሚጠይቅ ሆነ። ለኢትዮጵያዊነት የተሰጠው ትርጓሜ አንዱን ወገን ብቻ ታሳቢ ያደረገ ነበር። ስለ ሀገሪቱም ሆነ ስለ መንግስቱ ሲነገር ሆን ተብሎ ከክርስትናና ከቤተ ክርስቲያን ጋር ብቻ ይተሳሰር ነበር። ከህገ መንግስቱ አንስቶ መንግስታዊ መዋቅሩ ሁሉ ለኢትዮጵያውያን ሁሉ ሳይሆን በቤተ ክህነት ፍላጎት ስር የተቀፈደደ ነበር። ህዝበ ሙስሊሙን ኢትዮጵያውያን ሙስሊሞች ሳይሆን በኢትዮጵያ የሚኖሩ እስላሞች እያሉ ነበር የሚጠሩት። ይህንን ያደረጉበት ምክንያት ኢትዮጵያውያን ሙስሊሞችን በእንግድነት በአገሪቱ የሚኖሩ ባዕዳን ለማስመሰልና ሀገራዊ ስሜት ከውስጣቸው እንዲንጠፋጠፍ ለማድረግ በማለም ነበር። ስለሆነም ሙስሊሙ ኢትዮጵያዊ ነኝ ወይ የሚለው ጥያቄ ሲፈታተነው ቆይቷል። ያሳደረው ተጽዕኖም ቀላል አልነበረም። ሙስሊሙን በአገሪቱ ጉዳይ ታዛቢና የበይ ተመልካች አድርጎታል። በመጨረሻም ያው የአጼ ኃይለ ሥላሴ ክርስቲያን የመንግስት ውድቀት ማግስት ዘማች አብደላ ሐሰን አስጨናቂ ህልፈት በሚል ርዕስ በቋጠረው ስንኝ ሙስሊሙ ኢትዮጵያዊነቱን እስከ መጠራጠር ደርሶ እንደነበር ይገልጻል። በተለይ የኛ እስላም የተባልነው ንጉሱ ሲወጣ ጥንቱን ያልታደልነው መኖር አስመርሮን ማሰቡ ከብዶን የመሞት የመኖር የአብዮት ልዩነት ሳይታወቀን ኢትዮጵያዊነትን ጠርጥሮ አይናችን ሌላ ሀገር ሲመኝ ኑሯል ቀለባችንን በአጠቃላይ ይህ ተግባራቸው የሙስሊሞችን የአገር ውዴታ የሚፈታተን ተግባር ነበር። የትኛውም ዜጋ አገሩን መውደድ ማገልገልና ለእርሷ ሲል መስዋዕትነት መክፈል ይጠበቅበታል። እናም አገርን መውደድ አማራጭ ሳይሆን ግዴታ ነው። ብሶትና ጫና የአገር ውዴታን ሊፈታተን ቢችልም የጎበጠውን ማቃናት የተበላሸውን ማስተካከል እንጂ አገርን መጥላት ግን ፈጽሞ አግባብ አይደለም። የሚገርመው አገር ወዳድ እንደሆኑ ሌት ተቀን እያወደሱ ስለ ድንግል መሬቷ ወንዝና ሸንተረሯ እየዘመሩ የህዝቡን ማንነት ለመቀበል አለመውደድ ፈጽሞ የማይመስል ነው። ምክንያቱም አገር ማለት አፈሩና ተፈጥሮ ብቻ አይደለም። ዋናው የአገሪቷን ህዝቦች ታሪክ፣ ባህል፣ ሃይማኖትና ማንነት ወዶ መቀበል ነው። ይህንን እውነታ ታዋቂው ኢትዮጵያዊ አሊም ሼህ ሰይድ መሐመድ ሷዲቅ እንዲህ ይገልጹታል። አገርን ማገልገል የሰው ልጅ ግዴታ በመሆኑ ጥቅም አይፈልግበትም። ሆኖም ምቾት ያገኘንበት አገር አገራችን ነው፣ ያከበሩን ህዝቦች ቤተሰቦቻችን ናቸው የሚሉ ስለማይጠፉ ለአገር አገልጋይ ዋጋውን መስጠት ተገቢ ነው። አገርን መውደድ ማለት መሬቱን ህዝቡንና የህዝቡን ባህል ጭምር ነው እንጂ ጭቃውንማ ጠላትን የሚወደው መሆኑን ማወቁ ጠቃሚ ነው። መጽሐፍ ያነበበ ማንኛውም ግለሰብ የኢትዮጵያ ሙስሊሞች ያሳለፉትን ታሪክ በሚገባ ከመረዳቱም በተጨማሪ እስከዛሬ ለህዝብ የቀረበውን ታሪክ ቆም ብሎ ይጠይቃል። የኢትዮጵያን ታሪክ በጦርነትና በአድላዊነት የተሞላ ሆኖ ያገኘዋል። ታሪካችን በውጉ ለማስጠናትና ለህዝባችንም ለማሳወቅ ሁሉም በሚችለው አቅም ሊሳተፍ ይገባል። ታሪካችን ለማጥናት ለማወቅና ለማሳወቅ የሚውለው ኃይልና ገንዘብ ሊያሳስበን አይገባም። ምክንያቱም የታሪክ መቃናት የብዙ ነገሮች መቃናት ነውና ይህንን ክፍተት ለመሙላትና የራሴን አስተዋጽኦ ለማድረግ ይህንን ተከታታይ ቅጽ ያለውን ስራ ለህዝብ ያለው ይህ ቅጽ እንደ አውሮፓውያን አቆጣጠር ከ615 አንስቶ እስከ 1700 ያለውን የሙስሊሙን ኢትዮጵያውያን ታሪክ ይዳስሳል። እስላማዊ ሱልጣኔቶችን ያስቃኛል። እስላምን በማስፋፋት ረገድ ግንባር ቀደም ተጠቃሽ ስራ የሰሩትን አሊሞችና የእስላማዊ መንግስታት ታሪክ ያብራራል። በተጨማሪ ሙስሊሞች እምነታቸውን፣ እሴቶቻቸውንና መንግስታቸውን ለመከላከል ያደረጉትን ተጋድሎ በዝርዝር ያስቃኛል። በሁሉም ነገር ላይ ዝርዝር ማብራሪያና ትንታኔ ከመስጠት ይልቅ ታሪካዊ ክስተቶችን እንዳሉ ለአንባቢው ያቀርባል። መጽሐፉ ከአክሱም እስከ ሸዋ ሱልጣኔት፣ ከኢፋት እስከ አዳን፣ ከባሌ እስከ ሐረር፣ ከጎንደር እስከ አውሳ ሱልጣኔቶች፣ ከሀድያ እስከ ዘይላ ታሪኮችን ይዳስሳል። ኢትዮጵያውያን ሙስሊሞች ከሀገራቸው አልፈው የመን ድረስ ዘልቀው መንግስታት እንዳቋቋሙም ይተርካል። በታሪካቸውም ያስደምማል። ከነጃሺ እስከ ኢማም አህመድ የነበሩትን መሪዎችንም ታሪክ አካቷል።